السلام عليكم ورحمة الله وبركاته الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه الحمد لله يا الله سبحانه وتعالى فقاده ሆኖ ለዛሬው ቀን ተገናኝተናል ان شاء الله تعالى بلوغ المرام من ادله الاحكام ከተሰኘው ደርሳችን ክታባችን እንነሳለን ረቅም الحديث የሐዲስ ቁጥር 300 للتلاي حديث عائشة معناه من يقرأ المثنى فليتفضل أو فلتفضل مشكورة بسم الله والحمد لله والصلاة والسلام على نبينا محمد صلى الله عليه وسلم وعن عائشة رضي الله عنها قالت ما كان رسول الله صلى الله عليه وسلم يزيد في رمضان ولا في غيره على إحدى عشرة ركعة يصلي أربعا فلا تسأل عن على آه، فلا تسأل عن حسنهن وطوهن ثم يصلي أربعا فلا تسأل عن حسنهن وطولهن وطوهن ثم يصلي ثلاثا قالت عائشة فقلت يا رسول الله أتنام قبل أن تتر قال يا عائشة إن عيني تنامان لا ينام قلبي متفق عليه وفي رواية لهما وفي رواية لهما عنها كان يسلي من الليل عشر ركعة ركعة ويوتر بسجدة ويركع ركعتين ركعتين فجر فتلك ثلاثة عشرة مسلم وعن عائشة رضي الله تعالى عنها قالت ما كان رسول الله صلى الله عليه وسلم يزيد في رمضان ولا في غيره على إحدى عشرة ركعة يسي أربعة فلا تسأل عن حسنهن وطولهن ثم يصلي أربعا فلا تسأل عن حسنهن وطولهن ثم يصلي ثلاثا قالت عائشة فقلت يا رسول الله أتنام قبل أن توتر قال يا عائشة إن عيني تنامان ولا ينام قلبي متفق عليه وعن عائشة كعائشة تزجب رضي الله عنها كصا ያለን ነገር ሁሉ አላህ ልላትና እንሃለት እርሷ አለች ማለት ተዘገበ ما كان رسول الله صلى الله عليه وسلم يا الله መልእክተኛ አልነበሩም يزيد የሚጨምሩ في رمضان برمضان ወርም ሆነ ولا في غيره ከረመዳን ውጭ ባሉ ወራቶች የሚጨምሩ አልነበሩም على 11 ركعه ከ11 ረካዓ በላይ ጨምረው አያውቁም ምን ጊዜ እነዛቸው የሚሰገዱት ባይሆን አሰጋገዳቸው ለየት ይላል አሉ አሰጋገዱ ምን ይመስላል ሲሏት ይሰሊ 40 አለች አራት ረካ ይሰግዳሉ ማለቷ ሁለት ረካ ሰግደው አሰላምተው ደግሞ ሁለት ረካ ሰግደው አሰላምተው ረፍት ይወስዳሉ ማለቷ ነው فلا تسال عن حسنهن وطولهن ስለ ሶላቱ መርዘም ስለ ሶላቶቹ ማመር አትጠይቀኝ لا استطيع ان اصف لك حسنه حسنها وطولها ማለት ነው የሶላቱን ውበትና መርዘም እኔ ልገልጸው አልችልምና አትጠይቀኝ አዩሃ ሳኢል አንተ ጠያቂ ሰው አትጠይቀኝ ማለት ነው ثم يصلي ثلاثه ከዛ ደግሞ ይቅርታ ثم يصلي اربعه ከዛ ደግሞ አራት ረካ እንደዛው ሁለት ረካ ሁለት ረካ አድርገው በማሰላመት አራት ይሰግዳሉ አለች አሁንም فلا تسال عن حسنهن وطولهن ስለ ውበታቸው ስለ መርዘማቸው ሶላቶችን አጠይቀኝ ሁስን ማለት ውበት ማማር ማለት ነው ያሰጋገዱ የሩኩ አደራረጉ የሱጁዱ የጦማኒናው አላህን የመፍራቱ የአካል ፍርሃት የውስጣዊ ፍርሃት በቃ ብዙ ብዙ ነገር ያካትታል ወጡል ይሄን ደግሞ ጡለል ቂራአ ወጡለ ዚክር ማለት ነው ሩኩዕ ላይ ሱጁድ ላይ የሚደረጉ ዚክሮችም ሆኑ ቁመው ቆይተው የሚቀሩ ቁርአኖች በጣም ረጅም ናቸው ማለት ነው ثم يصلي ثلاثه ከዚያ ደግሞ 3 ረካ ይሰግዳሉ አራትና አራት ስምንት ነው ከዛ 3 ረካ ይሰግዳሉ መሐከል ላይ ሳይቀመጡ ሶስቱም ባንድ አድርገው መጨረሻ ላይ ተቀመጡ ይመስላል አሁን አነጋገሩ ማለት ነው ይቻላል በዛ አይነት አሰጋገድ ስንት ሆነ 11 قالت عائشه عائشه አለች فقلت አልኳቸው ያ ረሱላህ አንቱ የአላህ መልእክተኛ ሆይ አተናሙ ቀብለ አንቱ ቲራ ውትርን ሳይሰግዱ ሊተኙ ነው እንዴ አልኳቸው قال ረሱል አለይሂ ሰላቱ ወሰላም አሉ ያ አይሸቱ ብተኛ ምን ችግር አለበት ان عيني تنامان አይኖቼ ይተኛሉ ማለት ይጨፈናሉ ማለት ነው ወላ የናሙ ቀልቢ ቀልቤ ግን አይተኛም አሉ قلبي አይተኛም ረሱል ሰለላሁ عليه وسلم ተኝተው እንደዚህ ሆኑ የሚባለው ምኝታው የአይን ምኝታ ነው የአይን ረፍት ነው እንጂ ቀልባቸው እንደማይተኛ ይኸው ገጸውላታል ነው ስለዚህ ቀልብ ካልተኛ ደግሞ ምንም ሆነ ምን ይሰማሉ ይነቃሉ ማለት ነው متفقون عليه وفي روايه لهما لبخارينا مسلم عنها كعائشه متقس يذكروا زغبا كان يصلي من الليل 10 ركعات الى አስር ረካ ይሄ ደግሞ ውትርን ሲሰግዱም ራሱ 3 ረካ ያደለም ያሳየው ሁለቱ ሰላም ደም ብቻውን ይሰግዱ ነው የሚያሳየው ويوتر بسجدة ويوتر ውትር ይሰግዳሉ ቢሰጅደቲን ቢረካአቲን ማለት ነው አንድ ረካ ያመጣሉ ማለት ነው من إطلاق البعض وإرادة الكل ይልታል ሰጅዳ በማለት ጠቅላላ ረካውን የተፈለገው የሚቆሙት የሚያጎነብሱት የሚሱጁድ የሚያደርጉት የሚቀመጡት ያን አጠቃሉ ነው ሰጅዳ ይባላል ወይርከዑ ረካዓተይ الفجر ከውትር በኋላ ደግሞ ያው ፈጅር ትንሽ ቆይቶ ይፈጅራል ረካዓተይ الفجر የፈጅር ሁለት ሱና ረካዎች ይሰግዳሉ ፈቲልከ ይሄ ሲደመር አለች 13 ረካ 13 ረካ ሆነልህ ይሄ ሐዲሱ ልታስማማ የሞከረች ይመስላል ነብዩ አለይሂ ሰላቱ ወሰለም 13 ረካ ሰግደዋል የሚል የኢብኑ አባስ ዘገባ አለ አይሻ ደግሞ በረመዳንም ሆነ ከረመዳን ውጭ ከ11 ረካ በላይ ጨምረው አያውቁም ማለት ሁለቱ ተቃራኒ ይመስል ነበር ሐዲሱ አይ አይቃረንም የዘገሰው የሱብሂን ሱና ኋላ ሲሰግዱ ስላያቸው ያንን ደምሮ ነው ማለቷ ነው 11 ብዬ የምነግራችሁ ደግሞ ከሱብሂ ሱና ከሁለቱ ረካዎች ውጭ ያለውን ቆጥሬ ነው እንደማለት ነው ይሄ ያስማሙበት አካሄር ነው ሌላ 15 የሚላለ ብያችኋለሁ 15 በሚለው ዘገባ ደግሞ ሁለት ረካ ቂያመ ለይል ከመጀመራቸው በፊት ካነ يفتتح ቂያመ ለይል بركعتين خفيفتين የሚላል መለማመጃ ሙከራ ባጭር ባጭር ውዶ እንዳደረገ ወዳው ረካ ይሰግዱ ነበር ተብሏል ያን የቆጠረ ሰው 15 ያደረገው ብለዋል طيب አይሻ እንግዲህ የነብዩ አለይሂ ሰላቱ ወሰለም የሶላት አሰጋገድ ነገለጸችው በሌሊት እንዲታገው ይሰግዱ እንደነበርና ምን ያህል ይሰግዱ እንደነበረ በግልጽ አስቀምጠዋል በረመዳንም ሆነ ከረመዳን ውጭ ማለት ነው ይሰግዱ የነበረው 11 ረካ ነው አራቱን ሰግደው ረፍት ወስዳሉ አራቱ ሰግደው ረፍት ወስዳሉ አረዛዘሙን አጠይቁኝ ማማሩን አጠይቁ ብላል ይሄ ሶሊ 40 የሚለው احتمال አለው ሀይቃ አራት ረካ አንድ ላይ ሰገዱ የሚል ነገር ያ يمكن ያስኬዳል ነገር ግን መብቃት ይበቃል ነገር ግን ሶላቱን ሌሊ መስና መስና ብለው አስተምረዋልና አንድ ቀን ቢሰግዱ ሁልጊዜ በዚህ መልኩ ይሰግዳሉ ብለን አንጠብቅም ያው አራት ያለችበት እረፍቱን በማየት አንጻር ነው ብለውታል ሶላቱል ሌሊ መስና መስና ስለዚህ ሳቸውም አፍዶርያውን አይተውትም በዚህ መልኩ ይሰግዳሉ ሀዳ ለምን አራት ብላ ጠቀሰች ቢባል እንደው ስብስቡን በተከታታይ የሰገዱትን በማየት አንጻር ነው እንጂ መሐከል ላይ ማላሰላመቱ አላሰላመቱም ማለቷ አይደለም ነው እና ነብዩ አለይሂ ሰላቱ ሰላም ይተኙ ነበርና ለምን ነው ተሳሰግዱ የምተኙት ብዬ ስጠይቃቸው ቀልቤ አይተኛ ግራለው አሉኝ የሚለው አባባል يدل على ان نومه صلى الله عليه وسلم بعد الركعات الثمانيه አሁን አቆጣጠሯ ላይ የተኙበት ሰዓት አይታይም ግን ከውትር በፊት ለምን ትተኛለሁ ስትላቸው የሚያሳየው ምንድነው ስምንት ረካ እንደሰገዱ ትንሽ ረፍ ይላሉ ማለት ነው ትንሽ ረፍ ካሉ በኋላ ተነስተው ሶስቷን ረካ ከእንቅልፍ በኋላ ይሰግዷታል ማለት ነው ስለዚህ ነብዩ አለይሂ ሰላቱ ወሰላም መልጧት ምን ብለው ቀልቤ አይተኛም በሚል ማለት ነው ቀልቤ አይተኛም አይኔ ቢጨፈንም አንድ ጊዜ ታስታውሱ ከሆነ ፈጅር አካባቢ ላይ መንገድ ይሄዱ እንተኛ ነበር ፈጅር ያመልጠናል ሲሉ ቢላል ነው ተጠብቃለሁ ብሏቸው እሺ ጠብቅ ብለው ታይተው ነበር እንደተኙ ሶላት አመልጧቸዋል በነገራችን ነብዩ አለይሂ ሰላቱ ወሰለም አይተኙም ቀልባቸው አይተኛም ከተባለ እንዴት የዛን ቀን ሶላት አመለጣቸው የሚል አንዳንድ ሰዎች ያነሳሉ ለዚያ መልስ የተሰጠው ምንድነው ቀልቤ አይተኛም ግን አይኔ ይተኛል ማለት ነው አይኔ አይናቸው ማለት ፈጅር የሚታየው ደግሞ በአይን ነው ፈጅር የሚታየው በአይን እንጂ ያንኮሻኮሸ በር እየከፈተ አይመጣም ስለዚህ ተጨፈረው ስለነበረ ለዚያ ነው ያመለጣቸው ብለው አንዳንዶቹ ደግሞ አይ ያው ረሱል ሰለላሁ ዐለይሂ ወሰለም ተልኳቸው ዙሮ ዙሮ ሸሪዓውን ለኡመታቸው ማስተላለፍ ነው አንድ ሰው እንቅልፍ ጥሎት ቢነሳ እንዴት መስገድ እንዳለበት ራሱ ለማስተማር ተፈልጎ ሊሆን ይችላል ያመለጣቸው የዛን ቀን የሚልም ይሰጣሉ ያማለህም ማለት በእንቅልፍ ያለፈ ሶላት ወንጀል የለውም ሁን ብሎ ጀላሉ ካልተኛ በስተቀር ለመነሳት ዝግጁ ሆኖ አዛንም አልሰማም ምንም አልሰማም ሰው አልቀሰቀሰውም እሱም እነሳለሁ ብሎ ተዘጋጅቶ ነበር ከዛ ነግቶ ወይም ሶላቱ አልፎ ነቃ ወንጀል የለውም በነቃበት ሰዓት ፈርዱንም ሱናውንም መስገድ እንዳለበት ተገልጿል ማለት ነው እሺ ቀጥሩ وعنها رضي الله تعالى عنها قالت كان رسول الله صلى الله عليه وسلم يصلي من الليل ثلاثة عشرة ركعتين يؤتر من يؤتر من ذلك بخمس لا يجوز في شيء إلا في آخرها وعن عائشة رضي الله تعالى عنها قالت كان رسول الله صلى الله عليه وسلم يصلي من الليل ثلاث عشرة ركعة يوتر من ذلك بخمس لا يجلس في شيء إلا في آخرها متفق عليه أهنم كالسوك عائشة نتزقبه وعنها بلاشو وعن عائشة አይሸተም ያስከዳል وعنها የሚለው ዶሚሩ ወይም ተውላጠ ስሙ ወደ አይሻ ነው የሚመለሰው ዞሮ ዞሮ انها قالت من አለች كان رسول الله صلى الله عليه وسلم الليل 13 ركعه አለች ቅድምም ብላ ነበረ ما كان رسول الله يزيد في رمضان ولا في غيره من 11 ركعه ብላ ነበረ አሁን ሰው ራሷ 13 ረካዓ ሰግደዋል አለች እዚህ ደግሞ ዩቲሩ ሚን ذلك بخمس ከዚሁ ከ13ቱ አምስቱ ውትር ነው አለች አምስት ረካ ውትር ሲሰግዱ አንድ ላይ ያይዘው ላ يجلس فين الا في اخرها ሁለተኛው ረካ ላይ አልተቀመጡም አራተኛው ላይ አልተቀመጡም አምስተኛው ረካ ላይ ተቀመጡ እያለች ነው በዚህ መልኩ መስገድ ይቻላል ወይ አዎ ተችሎማ ሰግደዋል ኦ እሳቸው ሻሪዕ ናቸው ማለት ያው ሸሪዓውን የሚያስተምሩ ናቸውና ወለኩም في رسول الله اسوه حسنه ነው ليحصل الاقتداء الكامل به صلى الله عليه وسلم ሁለመን የሚዘጉ እንግዲህ ሁለመናቸውን ለመከተል ስለተፈቀደልን ነው ማለት ነው ወይም ስለታዘዝን ነው እዚህ ሐዲስ ላይ ان الوتر اذا كان بخمس ركعات አምስት ረካ ውትር የምንሰግድ ከሆነ الافضل ان يكون بسلام واحد በአንድ ማሰላመት መሆኑ ይበልጣል ማለት ነው لا يجلس في شيء من الركعات الا في اخرها فيتشهد ويسلم መጨረሻ ላይ አምስተኛው ላይ ብቻ ቁጭ ይላል አተህያት ይቀራል ያሰላምታል ማለት ነው ويكون الوتر حينئذ اسما للخمس كلها እዚህ ቦታ ላይ ውትር የሚባለው አምስት ረካ ሁሉ ነው ማዳመት الركعات متصلات بسلام واحد በአንድ ሰላምታ ተቀጣጥሎ የሚሰገድ ከሆነ ሁሉም ሙትር ነው የሚባለው ሶስት ረካም እንደው በአንድ ሰላምታ የሚጠቃለል ከሆነ ሶስቱ ሙትር ይባላል ነገር ግን አንዷ ረካ ለብቻ የምትሰገድ ከሆነች ሁለት ረካ የሚባለው ሱና ይባላል አንዱ ረካ ውትር ትባላለች ማለት ነው ስለዚህ እዚህ ጋር 13 ረካ ማለቱ አዛኛው 11 ረካ ከሚለው ጋራ የሚጋጭ እንዳይመስለን ያው አንዳንዴ ሊባን ጀዋዝ ተጠቀሙት የሚለው የሚያስገር ነበር ግን ጨምረው አያውቁም የሚለው ጋር ስለማይስማማ የሱብሂ ሱናን ጨምራ ነው ልንም እንችላለን እሺ قاتلوا أنا لما إن شاء الله وعنها رضي الله تعالى عنها قالت من كل الليل قد أوتر رسول الله صلى الله عليه وسلم وانتهى وتره إلى السحر متفق عليهما <coughs> طيب وعن عائشه አሁንም ከአይሻ ተዘገበ انها قالت እርሷ አለች ማለት ተዘግቧል من كل الليل ከሁሉም ሌሊት ማለት ነው ከሌሊት በየሌሊቱ ቀድ አውተረ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ውትርን ሰግደዋል ውትር ማስዋዝ ቦታ የተፈለገው የሌሊት ሶላት አጠቃላይ ነው የፈለገችው ፈንተሃ ውትሩሁ የሌሊት ሶላታቸው የአልቋል ኢለ ሰሐሪ ማለት ወደ ንጋቱ አካባቢ قبل الفجر ከመፈሩ በፊት ያልቅ ነበር የሌሊት ሶላታቸው ማለት ነው ኢለ ሰሐር ሰሐር ጀምዑ አስሐሪን አስሐሪን ሰሐር ይባላል وهو الجزء الاخير من الليل الذي قبل طلوع الفجر الثاني ሁለተኛውና ኖርማል ፈጅር ከመውጣትን ጀም ብሎ ይጠናቀቅ ነበር ሶላታቸው የሌሊት ሶላታቸው ማለት ነው የውትር ሶላት መቼ ነው የሚገባው ብለናል ከኢሻ ሶላት ቀጥሎ መግሪብ ጋር ቢሰገድ ኢሻው ኢሻ ከሰገደ በኋላ ውትር መስገድ ይቻላል እዚህ ሐዲስ ላይ ነብዩ አለይሂ ሰላቱ ወሰለም አውተራ አወለ ሌሊ በነገራችን በየሌሊቱ ሁሉ ማለት ነው ሚን ኩል ሌሊት ማለት ሌሊቱ ሁሉ እንደማለት ነው ሌሊቱ ሁሉ ስንል ማለታችን ነው أول الليل ላይም وسط الليل ላይም آخر الليل ላይም ማለት ነው የሌሊቱን ክፍል ለሶስት ከፍለን ነው ማለት ነው ለመጀመሪያው ማከለ ላይ መጨረሻ ላይም ሰግደውበታል ይሄ ለኛ ትምህርት ነው ትልቅ ትምህርት ነው እንደው ሌሊትም ቢሆን ብቻ እንዳትወስዱት ምን ማለታቸው ነው ማታ ሌት መነሳት አልችልም ያለ ሰው ማታውን ውትሩን ሰግዶ ቢሄ ቢተኛ ነብያችን ሰግደው ተኝተዋል ይሄም አንድ ሱና ነው ማለት ነው መሃል ሌሊት ላይም ደግሞ ቢሰግድ እንደዚሁ ሰግደዋል እሳቸው ማለት ነው መጨረሻው አካባቢ ላይም ሰግደዋል ወደ መጨረሻ አካባቢ ግን አብዛኛው አዘውትረው ይሰግዱ የነበረው اخر الليل اخر الليل ነው ለምን لان الله سبحانه وتعالى ينزل الى السماء الدنيا تبع ወደ ቅርብ ሰማይ ይወርዳል حين يبقى ثلث الليل الاخر የሌሊቱ አንድ ሶስተኛውና የመጨረሻው ሲደርስ አላህ ይወርዳል ተብሏል የዛን ጊዜ ማን ነው ባሪያ የሚለምነኝ ልመናውን እውን ማረግለት ማን ነው የሚጠይቀው ጥያቄውን ማስተናግድለት የሚልበት ሰዓት ስለሆነ አብዛሃኝ ይሰግዱ የነበረው ወደ ንጋቱ አካባቢ ነው እንጂ ሁሉም ሌሊት ላይ ዊትር ሰግደዋል በየሌሊቱ ክፍል ላይ ማለት ነው እነቃለሁ ብሎ ለተማመነ ሰው ሌሊት ወደ መጨረሻ መስገዱ ይሻላል ዊትርን አልነቃም ላለ ሰው ደግሞ ማታውኑ ሰግደተኛ ብለውኛል ነብዩ አለይሂ ሰላቱ ወሰላም ብሏል አቡ ሁረይራ ማለት ነው አውሳኒ ኸሊሊ አን ኡትረ ቀብለ አን አናም ብሏል ካነ ረሱላህ ሰለላሁ ዐለይሂ ወሰለም يكره يكره نومه قبل العشاء والسحر بعد العشاء ተብሏል ከኢሻ በፊት መተኛትን እንቅልፍ እንዳይጥል ይጣሉ ነበረ ከኢሻ በኋላ ደግሞ ወሬ ማስረዘምን አይወዱም ነበረ ለምን ያው አንዳንድ የሆነ እንግዲህ ወይ አንዳች ጋጠማቸው በስተቀር ማለት ነው ፈጅር እንደ በጊዜ መተኛት ይመረጣል ማለት وعن عبد الله ابن عمرو بن العاص رضي الله تعالى عنهما قال قال لي رسول الله صلى الله عليه وسلم يا عبد الله لا تكن مثل فلان كان يقوم من الليل فترك قيام الليل متفق عليه عبد الله بن عمرو بن العاص የተባለው ሱሐቢ ስራውን አላህ Subhanahu Wa Ta'ala ይወደድለትና እንዲህ ይለናል قال من አለ قال لي رسول الله صلى الله عليه وسلم يا الله መልእክተኛ እንደዚህ ብለው መክረውኛል ይላል ያ عبد الله አንተ ያ عبد الله ልጅ ሆይ ያ عبد الله ለኛ ያ عبد الله ነው እዚህ لا تكن مثل فلان እንደ አቶ ከሌ አትሁን እንደ ከሌ አትሁን ስሙን አልጠቀሱም እዚህ ጋር ለምን አስፈላጊ አይደለም የተፈለገው መልእክቱ ነው እንደ ከሌ አትሁን ብለን ስንመክር አንድን ሰው ስሙን የዘረዘር የሰውየው መጥፎነት ማስተማር የለብንም ካነ يقوم من الليل ሌሊት ተነስቶ ይሰግድ ነበረ ሌሊት እየተነሳ ይሰግድ ነበር ጎበዝ ነበር ፈተረከ ቂያመ ሌሊል እንደመጨመርን የሌሊትን ሶላት ወይም ሌሊት ተነሶ መስገድን አቋረጠ አቆመ ማለት ነው ስለዚህ ማቆሙ እሰይ የሚባል ነገር አይደለም አንተም ደግሞ እንደ አቶ ሌሊት ሶላት ያቋረጠ እንዳትሆን እንዳታቋርጥ ማለታቸው ነው مثل فلانን ማን ነው ሰውየው ይሄን እሳቸው መቼም ሲናገሩ የግድ ሰውየው ካልጠቀሱ መግለጽ አይቻልም ዘጋቢው ግን መልእክቱ ዘወሳቸው ጋር ስላለፈ ስላለቀ አሁን ስሙን ለመሰተር ፈልጎ ሚስለ ፉላን አሉኝ ያለው እንጂ ምስለ አብደላህ እንደ አብደላህ አትሁን አሉኝ ያለው እዚህ የተፈለገው አብደላህን ከመዘንጋትና ከድክመት ማዳን ነው ለሌሊት ሶላት ሞራል እንዲኖረው ማድረግ ነው የተፈለገው ስለዚህ እንደዛ እንደኛ ጎረቤት እንደኛ ጎረቤት እንዳትሆን ብሎ መምከር አንድ ሰው ያው ይቻላል ማለት ነው ነውሱ ቢለን አይ ሆነ ሰው ነበር ብለን እንሸውደዋለን ከፈለግ ብቻ መልእክቱ ግን ደርሶታል ለሌሊት ሶላት ሰግድ ነበረ ጎበዝ ነበረ አሁን ላይ ግን አቁሟል ያን ነገር ብንለው መልእክቱ ደርሷል ማለት ነው طيب متفقون عليه ነው ያው የሌሊት ሶላት እንግዲህ ባለፈው ምን ብለናል ከፈርድ ሶላት ቀጥሎ የሚበልጠው ሶላት የሶላት ነው ብለናል አላህ Subhanahu Wa Ta'ala አሞግሷል ለሊት እየተነሱ የሚሰግዱትን ሰዎች ማለት ነው ومن الليل فتهجد به نافلة لك عسى ان يبعثك ربك مقاما محمودا እያለ ነብያችን እያበረታታቸው ነበር ማለት ነው افضل الصلاه بعد فرض صلاه الليل ايها الناس افشوا السلام واطعموا الطعام وصلوا الارحام وصلوا بالليل والناس نيام تدخلوا الجنه بسلام የሚል ሐዲስም አለ እናንተ ሰዎች ሆይ ሰላምታን አብዙ ሰላምን አብሉ ዝምድናን ቀጥሉ የሌሊት ሶላትንም ስገዱ ሰው በተኛበት ሰዓት ይህን ካደረጋችሁ ያለምን ሙጣውረድ በሰላም ወደ ጀነት ትገባላችሁ ብለው ነብዩ አለይሂ ሰላቱ ወሰለም መክረዋል ስለዚህ የሌሊት ሶላትን እናብዛ ወንድምን እህቶችም ሁላችንም ጀነት ፈጊነን እሳት ፈሪዎች ነን ሁላችንም ባሪያዎች ነን ለአላህ አገልጋይነታችንን እናሳይ ማለት ነው لان صلاه الليل اشق على النفوس የተነሱ መስገድ ለነፍሳችን ከባድ ነው ነገር ግን ደረጃው ከፍ ያለ ነው ጀነት የታጠረችው ነፍስያ በምትጠራው ጀሃነም የታጠረችው ነፍስያ በምትወደው ነው ተብሏል ስለዚህ ለተነሱ መስገድ ከከበዳት ነፍስያ ተነሰ ስገድባት ጀነት ይዛት እንዲገባ ማለት ነው قال الله تتجافى جنوبهم عن المضاجع يدعون ربهم خوفا وطمعا ومما رزقناهم ينفقون فلا تعلم نفس ما اخفي لهم من قرة اعين جزاء بما كانوا يعملون የምታቀው ነገር የላትም የአይን ማረፊያ የተዘጋጀላትን ተሰራው በነበረችው ስራ እዚህ ዱንያ ላይ ከዛ ከምሰራው ስራ መካከል የሌሊት ሶላት ነውና የሌሊት ሶላትን አላህ ሰጋጆችን አሞግሷል እኛም ከተሞገሱ ለመሆን እንስገር ነው ان ناشئه الليل هي اشد وطئا واقوم قيلا በሚለውም እንደዚሁ ገልጾታል አላየሃል በዚህ ዙሪያ ያሉ ሐዲሶች በጣም ብዙ ናቸው اعلموا ان خير اعمالكم الصلاه ከስራዎቻችሁ ሁሉ በላጭ ስራ የሶላት ጉዳይ ነው ሶላት ሲባል ደግሞ ያው ፈርዱ ከፈርዱ ቀጥሎ ደግሞ የሌሊት ሶላቱ ብለናል ማለት ነው ከዚህ ውጭ ግን ሶላትም ሆኖ ቢድዓ የሚባል አለ ሶላት በመሰረቱ ገደብ የለውም የተከለከሉ ሰዓቶች የታወቁ ነገር ግን ባልተከለከለበት ሰዓትም ቢሆን ሶላቱን የራሱ የሆነ ይዘት ሰተ ነው የራሱ የሆነ ቁጥር ሰተ ነው በዚህን ቀን መሰገድ ያለበት በየአመቱ በየወሩ ብለን ከመደብንለት ወደ ቢዲአነት ይቀየራል ስለዚህ ሻዕባን 15 ላይ ተሰባስበው የሚሰግዱት ሶላት አላቸው አንዳንድ ሱፍያዎች ይሄ ዝም ብሎ ነው ማለት ነው እንደገና አሁንም ያሲንና ተባረክ 33 ያሲን 33 ተባረክ መቀራት አለበት ብለው የሚያስቀምጡትም አላቸው ይሄም ከቢድዓ የሚወሰድ ነው ሌላው ሶላቱል አልፍያ የሚባል አለ ሺ ሶላት የሚባል አለ ሶላቱል ረጋይብ ሶላቱል አልፍያ የሚባል ነገር ይሄ ቢድዓታን መዝሙመታን ወሙንከራታን فلا تغتروا بذكرهما في الحديث المذكور فيهما فإن ذلك باطل امام النووي እንደዚህ ይላል ሶላት الرغائب የሚባልና ሶላት አልፍያ የሚባል ሶላት አለ ብለው ደፋ ቀና የሚሉ ብዙዎች አሉ ለቢዲያው ሲሆን እንደው ማንም አይነግራቸውም ከየት እንደሰሙ አይታወቁም ተሰባስበው ያደርጉታል ይፈጽሙታል ሱና የሆነ እንደሆነ ውስን ሰዎች ናቸው የሚተገብሩት ሁሉም አይደረስም ይገርማቸዋል ዳዩ ሰይጣን ስለሆነ መጥፎ መጥፎ ከሳቀሰው ስለዚህ ዒባዳ ላይ ከረሱል አለይሂ ሰላቱ ወሰለም ወይ ቁርአን ነገረን ወይ ከረሱል የሰማነው አሰምሮት ከለለ በስተቀር እንዲሁ ዝም በብርግበ እንዲህ ያለ ያሲን ቢቀራ ዛሬ እንዲህ ያለ እንትን ቢሆን አሁንም እገርማችኋል ነው ጥሩ አስመስባ አንዳንድ ጊዜ የነገዋ ሌሊት የስትግፋር ሌሊት ናትና ሁላችሁም ስትግፋር አድርጉ የሚባልበት ነገር አለ ለምን የተወሰነ ይሄን ያክል ዝም ዝም ሌሊት አይባልም ምን ጊዜም እስትግፋር አድርጉ ጥሩ ምንም ከተከለከለ ሰዓት ውጭ ስገዱ እሰየው ከዚያ ውጭ ግን የሆነ ስም ሰጥቶ በዛ ሰዓት እንድንንቀሳቀስ የሚቀሳቀሱብን ነገር ጽብሎ በቢዲአ ነው ማለት እና ልንቀበል አይገባም ይሄ ጾም አለ ስሏቸው የምን ጾም ነው እሺ ሐዲስ አለ አዎ ምን የሚል ሐዲስ ያን ሐዲስ የት ቦታ ላይ ነው ሶሂህ ነው ወይ ضعيف ነው ወይ ማጣራቱ ያስፈልጋል ነው እሺ ቀጥሉ ايوه وعن علي رضي الله عنه قال قال رسول الله صلى الله عليه وسلم أوتروا يا أهل القرآن فإن الله وتر وتر يحب الوتر رواه الخ... رواه الخمسة وصححه ابن خزيمة وعن علي بن أبي طالب وعن علي بن أبي طالب رضي الله تعالى عنه قال علي بن أبي طالب سرعون الله على علينا لو አራተኛው ኸሊፋ شو علي ማለት قال رسول الله صلى الله عليه وسلم يا الله ملكتني عندي بلوال አውቲሩ ያ አህለል ቁርአን እናንተ የቁርአን ሰዎች ማለት ቁርአን የሸመደዳችሁ ቁርአን የሐፈዛችሁ ቁርአን በጭንቅላታችሁ ላይ የፈረችሁ ወንድሞች ውትር ስገዱበት ማለት የሌሊት ሥራ ስገዱበት እንዳይጠፋችሁ የቁርአን ቁርአን ያክል እንደ እንደተራ ነገር ትራስ አመቻችታችሁ አተኙ ውትር ስገዱ ان الله وتر الله ነጠላ ነው يحب الوتر ነጣን ይወዳል ውትርንም ይወዳል ውትርን ይወዳታልና ውትር ስገዱ ማለት ነው አላህ ብቻ አንድ ነው መባልንም ይወዳል ቁል ሁወላሁ አሐድ አላህን አንድ ያድርጉት ቢማና አፍሪዱሁ رواه الخمسه አምስቶች ዘግበውታል وصححه ابن خزيمه ابن خزيمام ትክክለኛ ሐዲስ ብለው አስምረውታ አስምረውበታል ነው የሚለን ዊትር ወትር ዊትር በሁለቱም ያስከዳል አልዊትሩ አልወትሩ الفرد فالله تعالى واحد في ذاته واحد في صفاته الله በአካል አንድ ነው በባህርም አንድ ነው መሳየለው ማለት ነው ፈላሽ ሽብሃ ወላ ምስል አምሳያ እሱን የሚመስል ነገር የለውም በስራዎች ሆነ ወላ በምኑ ፈላ ሸሪከ ለሁ ወላ ሙዒን አጋር የለው አጋዥ የለው ውትር መስገድ ተወዳጅ ነው ውትርን የቀላል ነገር ዝም ብለን ትውት አናድርጋት ነው ሰዎች ውትር ላይ ብዙ ቦታ አይሰጧትም ሱና ከመሆኑ አንፃር እያዩ ግን ሱናን ብትሆን ተወዳጅ ነው በጣምና ስገዷት ነው የሚሉት እ ቁርአን ለሐፈዙ ብቻ አይደለም ለሁሉም ነው ነገር ግን ቁርአን ቁርአንን ሐፈዙ ሰዎች ላይ ደግሞ የበለጠ ትወደዳለች እንደማለት ነው ይላሉ ሶላተ الوتر محبوبه الى الله تعالى الله ዘንድ የተወደደች ነች ከሶላተ ፈርድ ቀጥላ እሷም ተብላለች ያው ሶላተ ለይል በአጠቃላይ ውትር የሚያጠቃልላል ስላል ማለት ነው ሌላው አላህ Subhanahu Wa Ta'ala መሐባ የሚባል ባህሪ ያለው መውደድ ይወዳል اثباتا حقيقيا يليق بجه ለሱ ተስማሚ በሆነ መልኩ መውደድ የሚባል ባህሪ ያለው አምሳያ ሳንሰጠው ለይሰ ከሚስሊ ሸይ ወሆ ሰሚዑ البصير ባለው መሰረት ማለት ነው الوتر سنة مؤكدة باتفاق المسلمين ومنهم من اوجبه واجبنا وتر ያሉ ሰዎች አሉ ولا ينبغي لاحد تركه وتمتو ومن اصر على تركه رد شهادته عجيب ዘላለም ሁሉ ጊዜ ውትር የማይሰግድ ሰው ለምስክርነት አይበቃም እያለ ነው ጋብቻ ላይ መቶ እንዳይቀመጥ ስለዚህ ውትርን ስገዱ ان الله وتر يحب الوتر የሚለው አባባል ስትበሉም ስትጠጡም ምን ስትሉም ስትንቀሳቀሱ ሙትር ይሆን ጠቅላላ ማለትም አያሲዝም ልብሳችሁ ሙትር ምግባችሁ ሙትር አበላላችሁ ጉርሻችሁ ሙትር እንደዛ ይሁን ማለት አይደለም لان الاثار من من امور العباده والعباده تتوقف على ورد على ورود شرع بها فما ورد من العادات وقصد الشارع ان يقطعه على وتر فهذا القصد داخل في مسمى العباده ምንድነው ውትር የሚለው ያ ውትር መሆኑ ተወደደበት ነገር ላይ ማለት ነው ለምሳሌ በዒደል ፍጥር ሰዓት ከቤታችን ስንወጣ ተምር መብላት እንዳለብን ተምሩን ግን ነጥላ ነጥላውን አንዳንዷን ፍሬ መብላት እንዳለብን ነው እንደውም ተምር በማንኛውም ሰዓት ስንበላ ነጥላ ነጥላ መብላቱ ይወደዳል ተብሏል በተለይ ጓደኛ ጋር ሲበላ ተብሏል አለዛ የዒድ ፍጥር ስንወጣ ስንበላ ማለት ነው እንጂ ሁልጊዜ ውትርን እንደው ሲበላ ማራት ጉርሻ አምስት ጉርሻ እንደ ሲጨምርም ደግሞ 11 ጉርሻ እያለ እንዲቸጋገር አይደለም የተፈለገው ውትር ውትር መሆኑ የሚወደድበት ቦታ ውትር ይወደዳል ነው ማለት እሺ ቀጣይ وعن ابن عمر رضي الله عنهما أن النبي صلى الله عليه وسلم قال اجعلوا آخر صلاتكم بالليل وترا متفق عليه وعن ابن عمر رضي الله تعالى عنهما أن النبي صلى الله عليه وسلم قال اجعلوا آخر صلاتكم بالليل وترا عبد الله بن عمر ናቸው የሚያስተላልፉልን ሐዲሱን ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል አሉ ምን ብለዋል የሌሊት ሶላታችሁን የመጨረሻውን ውትር አድርጉት ኢጃሉ አድርጉ አኺረ ሶላቲኩም የሶላታችሁን መጨረሻ ቢለይሊ በቀን የምትሰግዱትን ሳይሆን በሌሊት የምትሰግዱትን ወትራ አድርጋችሁ ቋጩት እንጂ እጥፍ አድርጋችሁ እንዳትቋጩት ማለት ነው متفقون عليه ቡኻሪና ሙስሊም የዘገቡት ሶሂህ ሐዲስ ነው እንግዲህ ውትር ማዝጋ የተፈለገው የሌሊት ሶላታችንን የምንቋጭበት ነጠላ መሆን አለበት በጥፍ መቋጨት የለብንም ነው ማታ የሚተኛ ሰው ለታልነቃ የሚያለ ሰው ሰግዶ የተኛ ምን ነው ለዚህ ነው ለየተነሳ ያለ ደግሞ ማታ ውትር መስገድ የለበት ለምን መጨረሻ ሶላቱ የሌሊቱ ነጠላ እንዲሆንለት ይፈለጋልና ማለት ነው እዚህ ጋር አንዲት ማስተዋሻ ልንገራችሁ አንዱ ሐዲስ ማታውን ሰግደህ ተኛ የሚል አለ ውትርን ሌላው ደግሞ ለሊት መጨረሻ ብታረጉት ይመረጣል የሚል አለ ሌላው በአንድ ሌሊት ውስጥ ሁለት ውትር የለም لا وتران في ليلة የሚል ደግሞ አለ لا وتران في ليلة ማታው ተሰግዶ ቢተኛ እና ሌት ቢነሳ ደግሞ እንዳይሰግድ ማለት ነው ኢጃሉ አኺረ ሶላቲኩም አልውትር ምንም ለማል የመጨረሻ ሶላታችሁ ሌሊት ላይ ነጥላ መሆን አለበት ይላል ዛውን እንዳንቸጋገር እንደገና ነብዩ አለይሂ ሰላቱ ወሰለም ውትርን ሰግደው ከጨረሱ በኋላ ሁለት ረካዓ ሰግደዋል የሚል ደግሞ ይመጣላችኋል ሰሂህ ሙስሊም ምን ሐዲሱ አዎ ምን ይላል አይሻ ዘገበችው ተዘገበችው አነ ነብይ ሰለላሁ ዐለይሂ ወሰለም ካነ ይሰሊ ሚን الليل ركعتين بعد الوتر وهو جالس ተቀምጠው እያለ ሁለት ረካዓ ይሰግዱ ነበረ ትርፍ ሶላት ብሎ መስገድ ይቻላል ችግር የለውም ግን ከውትር በኋላ መስገዳቸው ይጃሉ አኺረ ሶላትኩም ቢለይል ውትር እያሉ እሳቸው መስገዳቸው ለምንድን ነው ቢባል ገመኝ ማታ ውትር ሰግዶ ሌት ተነስቶ ውዱ አድርጎ ቢቀር ቢመጣ ሰውየው አዎ መስገድ ይችላል እህ ወተሰግዶ ማታ አዎ ቢሰግድም አንዳንድ ቀን ከሆነ ችግር የለም ይቻላል በቋሚነት ግን ክልክል ነው ነው ከውትር በኋላ መስገድ እሺ ሁለት አድስ ይቀረናል وعن طلق وعن طلق بن عال رضي الله عنه قال سمعت رسول الله صلى الله عليه وسلم يقول لا وتران في الليلة رواه أحمد وثلاثة وصححه ابن حبان እሺ እህታችን በደም ተከታተይኝ وعن طلق بن علي وعن طلق بن علي رضي الله عنه قال طلق قال سمعت رسول الله صلى الله عليه وسلم يقول لا وتراني في ليلة رواه أحمد والثلاثة وصححه ابن حبان طلق የሚባለው ያው ሰው ነው ወንድ ነው ወንድ ስም ነው ابن علي የአልይ ልጅ ሆነ ማለት ነው ምን አለ ሰሚዕቱ ረሱላህ يقول يا الله መልእክተኛ ሲናገሩ ሰምቻቸዋለሁ አለ ምን ብለው ላ ዊትራኒ ሁለት ዊትር አይሰገድም في ليله በአንድ ሌሊት ሌት አልነቃም ብሎ ማታ ውትን ግጥም አግቦ ሰግዶ ከተኛ ሌት ተነስቶ ደግሞ አሁንም ሱና መስገድ ቢፈልግ ይስገድ ውትር ግን መርገም የለበትም ነው رواه احمد والثلاثه وصححه ابن حبان طيب ስለዚህ እንዴት እንደሚነቃ ካወቀው ማታውኑ አለ ውትርን አለ መስገድ ነው ያለበት ነው من اوتر ثم اراد الصلاه بعد الوتر فقد تقدم جوازه وان النبي صلى الله عليه وسلم بعد ان اوتر صلى ركعتين وان الشفع بعد الوتر لا ينقضه ውትርን ከሰገደ በኋላ ሁለት ረካ ቢጨምርበት ያንን ውትሩን አያበላሽበትም ነው ይበላሽም አይችልም ለምሳሌ 11 ረካ ማታ ሰግጄ ከተኛ ሆኝ ሌት ተነሳውና ሁለት ረካ ጨመርኩበት እንት ይሆናል 13 ማታ 13 ሰግጄ ከሆነ ሌት ሁለት ጨምርበት 15 ማን ነው አ 13 ሁለት ረካ ስንጀምርበት 15 ይሆናል ማለት እንደዚህ ያለ ወትሩ አይበላሽም ዝሮ ዝሮ ነው የሚለው <clears throat> ብቻ ላይ ትነሳለ ያለ ሰው ያው እንደተነጋገር ነው እንዳሳለፍ ነው ማታ ውትር አይስገድ የማይነቃ ከሆነ ደግሞ ማታውን ሰግዶ የተኛ ነው ቀጥሉ وعن أبي بن كعب رضي الله عنه قال كان رسول الله الله صلى الله عليه وسلم يوتر بسبح اسم ربك الأعلى وقل يا أيها الكافرون وقل هو الله أحد رواه أحمد وأبو داود والنسائي ولا يسبح إلا في آخره ولأبي داود والترمذي نحوه عن عائشة رضي الله عنها وفي كل كل سورة في ركعة وفي أخيرة وفي أخيرة قل هو الله أحد والمعوذتين وعن أبي بن كعب النات تلك صحابي رضي الله عنه كستزقب أنه قال سؤال من على كان رسول الله صلى الله عليه وسلم يا الله سبحانه وتعالى ملكتنيا نبروا على من يوتيرو بسبح اسم ربك الاعلى فسوره الاعلى ان وقل يا ايها الكافرون وقل هو الله احد بنزب صفات وترن يسجدوا نبر يوم رمضان سجدوا استغفر الله رواه احمد وابو داود والنسائي وزاد ولا يسلم الا في اخرهن ሶስት ረካ አንድ ላይ ሰግደው ቀርተው ሳይቀመጡ መጨረሻ ነበር የሚቀመጥ አያሰላምቱም الا في اخرهن መጨረሻቸው ላይ እንጂ መጨረሻ ላይ ከሚያሰላምቱ ደግሞ ማከለ መቀመጥ የለባቸው ለምን لا تشبهوا بالمغرب تبوا ولأبي داود والترمذي نحوه عن عائشة كعائشة ደግሞ ተዘገበ ለዙሃር ሲመሰለ ذو حديث لا كل سورة في ركعة كل سورة سوران كله في ركعة بيركعوا وفي الاخيره قل هو الله أحد والمعوذتين لازم الكو يسجدوا نبر سبي عن عن ابي بن كعب انه كان يقرا سبح والكافرون والاخلاص الثاني انا عائشه بزياده معوذتين ايوه እያንዳንዱ ረካ አንዳንድ ሱራ ማለት ነው በመጨረሻው ላይ ግን ቁል ሁወላሁ አሐድን እንደገና ሙዓዊዘተይንም ጨዋል ያለ ግልጽ ነው መጀመሪያው ረካ ላይ ሰቢህ ፋቲሃን ቀርቶ ሰቢህ በሁለተኛው ረካ ላይ ፋቲሃን ቀርቶ ቁል ያ አዩሀል ካፊሩን ሶስተኛው ረካ ላይ ቁል ሁወላሁ አሐድና ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ ማለት ነው በዚህ መልኩ ይሰግዱ እንደነበር ተዘግቧል ነው ሚለን هذا والله اعلم